የማዳም ቀበቶ ትዝ ይለኛል ቤቴ የተወለድኩበት ትዝ ይለኛል ቀየው ድሮ ያደግኩበት አሁን ትዝ ይለኛል ያኔ ይኖርኩበት የጠጣሁበቱ ወንዙ ኩሬው ባህሩ የጋጥኩበት ሰርዶ ሜዳው ሽንተረሩ የማምሰኳበት የግርግም ድንበሩ ተኝቼ የማድርበት ጋጣው ፍጉ ሳሩ ትዝታ እኮ ነው ውል ውል የሚለኝ ብጠፋ መታገሩ ምንም እንኳ ዛሬ ተለይቶኝ ህይወት በድም ጠፈር ሁኜ ብዙም ነገር ብስት ሁሉም ትዝ ይለኛል ሕያው ሁኜ ሳለ ድሮ የሰራሁት። አዎ በጥጃነት፣ አዎ በንቦሳነት በወይፈኑ ሆነ ኋላም በኩርማነት በመጨረሻም ላይ በሰንጋ በሬነት ትዝ ይለኛል ሁሉም ድሮ የሰራው በተፈጥሮ የሚሆን ወይም በሌላ ኃይል ተንከራተት ብሎኝ በዘር ማንዘር እድል ወጥቼ ከሀገሬ በሞት ተባረሬ ፓሪስ እገኛለሁ። በፓሪስ ነኝ ዛሬ የማዳምን ወገብ አሽኝ ጠፍር ፓሪስ እምብርቷ ላይ ስኖር ቆይቻለሁ። በማዳም ወገብ ላይ በመውጣት በመውረድ ስቃይ ነው ያለ ብዙ ሀተታ ውስጥ ከመግባት በፊት ባጭር ልንገራችሁ የኔነቴን ህይወት። በፈለክ ክልል ውስጥ ከሚኖሩ አላማት መድር በምትባል በሰዎች ፕላኔት በደቡባዊ ክፍል ከግማደ መሬት ብለው ከሚጠሩት አፍሪካ continent። አያት ቅድመ አያቴ ሁሉም ምንጅላቶች የአባቴ እናቴ ጠቅላላው ወገኔ ስሬ መሰረቴ ዘሮቼ በሞላ በክብር የሞቱበት ደስታና ሐዘን አይተው ያለፉበት ሀገሬ ከዚያ ነው ከአፍሪካ መሬት በተለይ በምስራቅ ካለች ልዩ ብሔር ለምለም ኢትዮጵያ ከምትባል ሀገር ከጠቅላይ ግዛቷ በውቢቷ ሀረር በአንደኛው አውራጃ ባሏት ወረዳ ውስጥ በዛች ስፍራ ነበረ ተወልጄ ያደኩ ማሽላ እንስሳም እንዳቅሙ የዘግነት መብት ካለው በሀገሬ እኔ መሆኔ ነው የኢትዮጵያዊ በሬ ትውልዴ ነው አሉ ያለፈው ሟች ትውልድ እኔ እንደነገሩኝ ሲነዱኝ የኖሩት ያለ ውድ በግ ዘሬም እንደሆነ የአገሬ ቀንድ ከብት አስረድተውኛል በሬዎች ሊቃውንት ወጋ ይቀርምና ጎሳም ሲንጋጋ ምድብ የነበረ ከሀረሮች ሰንጋ ገበሬው ጌታ የሚያወጣልኝ ስሜ ሸንቆ ይባል ነበር በበሬነት አጥሜ አሁን ምን አለፋኝ መዘርዘር እንደሆንኩ ሳውቀው አጉለ ተፈጥሬ የዛሬ ቀበቶ የጥንታዊ በሬ የለም ልንገራችሁ ታሪክ አይደበቅ ከቶ የሙት ያው አንደበት አውጥቶ ሲናገር ሲናዝስ ታይቶም አይታወቅ ግድ የለም አዳምጡ ታሪክ ነው ተአምር እጅግ የሚያስደንቅ አውቄው ነበረ ጥንቱንም ስፈጠር ለሰው ህይወት እንጂ ለራሴ እንዳልነበር በሬ ሁን አለና በሬ ሲያደርግ ገና እንደ ተወለድኩ በእንቦሳነቴ የማባብል ነበር ኮተቷን እንደተሰጥየው አሃናት እኔ ምጠባት ለማስመሰል ያህል ከጡቷ አስጠግተው ማግማግ አድርጌ ገና ልጠባትን እናቴን ሰባብል በደንብ እንድትሰጠኝ እሷ ለእኔ መስሏት ልጇ እንድትጠቅመኝ ያለ የሌላትን አሟጣ ስትሰጠኝ እኔን አስወግደው አልበው ይወስዱታል እኔን አፈር ይብላኝ እኔን ሞት ይስለበኝ ለእኔ ያለችውን እያየሁ ሲዘርፏት በገመድ ታስሬ ቆሜ ስመለከት አይን አይኗን እያየሁ ታላቢዋን እናት አንዳንዴም ብሶብኝ ስታገል ልረዳት አልሆንል ብሎኝ ስተራገጥ ልሞት አቅም በማጣቴ በልቤ ስጸጸት ትዝ ይለኛል ዛሬ በንቦሳነቴ ያን የሰራው ታደርጉኝ ይሆን ወይኔን ጥፋተኛ እንዲያመታገሌ እናቴን ቀበኛ የደከመችበትን ሌት ከቀን ሳተኛ በአይኔ እያየሁ ሲዘርፋት ቀማኝ። ጥፋተኛ በሉኝ ይሁን ይህን በማድረጌ ግን አላምንበትም ነውና ፍርዳችሁ ያረጀ አሮጌ ለእናቱ የሚሞት ማን ይሁን ባለጌ። እኔስ በበኩሌ እናንተ ብጽነቱ ምንም አልቀበል ያች ላም እናቴ ሳበልታ ብትለውጥ በላምነቱ አካል ሰው የማይሰራውን ያንን ወተት ያህል በእኔ አባባይነት ሰው ለመጥራት መቻለ የሚሰራባት ግብ እስከዛሬ ድረስ ያንገበገበኝ ሌባ ነው፣ ዘራፊ፣ ቀማኛ፣ ነጣቂ ሰው የሚሉት ፍጡር ዘላሟን እናቴን ጥቅሟን ሁሉ በልቶ ያለ ዋጋ የሚያስቀ እንዳትታዘቡኝ ይህም በማለቴ ተቃጥሎ ነዶ ነው የቀበቷ እንጀት። አዎ ትዝ ይለኛል የነበረው ሁሉ ማባበል መለመድ እኔን ያስጠጉና ከወደ አንገቷ ስር እምቦሳዬ ልጄ እያለች ስትልስ ስትስመኝ በከንፈር አንዳንዴም ባሞሌ እሷን በማባበል ስትሆንላቸው ገር እነሱ መሽገሮች ከጡት ተለጥፈው ይመጠምጡና ጠብታ እንኳ ሳይቀር አሟጠው በማለብ ለእኔ እንዳይተርፈኝ ባዶ ያስቀሯት ነበር። አዎ ትዝታ ነው ዛሬ በሩቅ ሳየው ድሮ ያበሳጨኝ ያመኝ የነበረው ያይናት የእናቴ እንዲህ እንዲህ አለ። ደግሞ ከዚህ ሁሉ በጣም የሚያሳዝናል ለሌላ ሌላ ድርጊት ጥጇ በአንዳች እክል እንደሁ የሞተባት ላምቷን አታሎ እንድትታለብ ወተት በጥጇ ቆዳ የሚሰራው ምስል ያጎፍ ላይ የሚሉት የዋይቷ ላምም ያንን እየላሰች ልጇ እየመሰላት ወተት ትሰጣለች። በእንቦሳነት ወራት በዚያ አጭር ዘመኔ ብዙ ጉድ ገጥሞኛል። የላም ልጅ ጥጃ የእምቦሳነት ዕድሜ እንደተፈጸመ ወይ ተንሰባልኩና የጥጃነት ወቅት በደል ተደገመ። መሬቱን ለማረስ ጫካ ሲመነጠር ግንዱን እንቅርንጫፉን የተቆረጠው ዱር በወገን ቆዳ በመጫኛ አስሮ ከለጋው ሻኛ ጫንቃ ያፍጠፍሮ እሱን ያቃተውን እኔን ያስጎትታል። ደክሞኝ ስርገደገድ ጅራፍ ያጦዘኛል። በደሉ ብዙ ነው፣ ስንት ይነገራል። ጅራፉም ወገኔ ምንም ሳይሰማው ይልጠኛል! ልማዳችን ሆኖ እርስ በርስ መናቆር በኛ ቦይ ፈንነቴ ትንሽ ጠንከር ስል አህደው ተግባሬ ወዲያው ይከተላል ውድማ በሚባል ከአንዲት ክብ መሬት ላይ ነደው ይጣልና አሳር መከራ እንዳይ ወገን የጋማ ከብት ወገን የቀንድ ከብት አህያው ፈረሱ ላም በአንድነት አዙሪት መዞር ነው እስከ ደቀቀለት በዱላ በጅራፍ እያዩ መከራ በበርባሪውም መንሽ ያቅልጥም ሲገራ አቤት ያለው ስቃል አይጣ ላይ እኔን በዚህ ስራ ይበልጥ የሚነደኝ ከዛሬም ድረስ ሁሌ ትዝ የሚለኝ ነበር መሸበቤ አፌን መለጎሜ ከእህሉ እንዳልበላ ያገበሬ ነበር። ያ ሁሉ ቀንድ ከብት ያ ሁሉ ጋማ ከብት እንደዚያ እየሰራ መብላቱ ተነፍቆት አፉ ተረጉሞ በገመድ ሸብቦት የግፍግፍ እኮ ነው በአውድማ ያየሁት ያሳለፍኩት ዘመን ድሮ በቆርባነት። ይህ ብቻ አልነበረም። የዚያ እድሜ ትዝብት በሬ በመሆኔ በሬ ሆኝ ያየሁት በተባዕት ጾታዬ ሆኜ ሳለው ኮርማ ዘመቻ ማጥቃቱ ሲሳኔ በመሆን ደካማ ይቅር አይነሳ የዱላው ጋጋታ የስድቡ ሳም ይህን ስንፍናዬን ከጊዜ በኋላ ለማሻሻል ከመንደር ጊደር ጋር ነበረ ውሎ በዚሁ ድርጊቴ ሆኜ በደለኛ የኮላሽ ተባልኩኝ እንደ ወንጀለኛ። ጊደር ላለማየት ፈጽሞ ዳግመኛ የኔን ከጊደር ጋር መጫወት መዳራት ሳያውቁልን ቀርቶ መሆኑን ለብርታት ለማጥቃት እንድችል በየዘመቻ ወቅት በሌላ ተርጉመው በልክስክስነት እንዲኮላሽሉኝ አይጣል ያደረብኝ የብስጭት ስሜት በአርባ ሰው ተይዤ በሌለው አማላጅ ጥሪ ስልምባስል ቢደርስ ዘመድ ወዳጅ ነፍሴ እስክትቆስል እንዲያ ተቀጠቀጥኩ በእግረ ጉርማች። አይድረስባችሁ በእኔ የደረሰው አይችለውምና እንደናንተ ያለ ለዚያ ሁሉ ድካም ላረኩት ውለታ ዋጋ የሆነና ሲሰጠኝ ወረታ ከሞትኩም በኋላ አለሁ ስንገላታ ማዳምን ፈላጊ እስከመጣ ድረስ የማሽም ላንዳፍታ ሆኛለሁ ቀበቶ በሩ ሰዓት እድሜ ታጥቅ የምፈታ ከዛም ቀጠለና በእድሜ ደረጃ ያዋዛኝ ጀመረ። መሳሪያ ሊያደርገኝ የእርፍ መሪ መንጃ እሱም አልቀረልኝ ገባው ተጠምጄ አፈሩን ለመግፋት ቀንበር ተዋጅ አራሽ በሬ ተባልኩ። ያንን አፈር ስምስ ጅራፍ እየላሰኝ በገዛ ወገኔ ቀዩን ላበኝ ህዳሪውን መሬት አመት የተኛውን ቀሰቅስ ገባው ነግቶ ስመጣ መፈጠሬን ሳይቀር ጭራሽ እስኪያስጠላኝ ህይወቴን በሙሉ በንጹህ ቅንነት በእርሻ አሳለፍ በክረምቱ ጭቃ፣ በዚያ በጋ ፀሐይ አፈር ላፈር ሲሄድ አሳለፍኩ በስቃይ። ባይተዋር ገበሬን የረዳውት መስሎኝ በችግር ኖሮ ዛሬም ትዝ ይለኛል ያረፈብኝ ጅራፍ ስሞክር ደርሶብኝ ከድንበር ለማለት ከጧት እስከ ማታ እንደዚህ ሳርሱዬ አላገኝም ነበረ ለዚህ ሁለታዬ ገለባም ሆነ ግድ ከተቱ በዚህ አይነት መኖር እድሜን ገፍቼ ለማለፍ ተቃረብኩ ካለሙ ጠፍቼ ማርጀት የማልቀር አንድ ቀን አረጀው ጉልበቴን ጨርሼ ለሞት ተዘጋጀው በክብር ይጦረኛል ብዬ ስመካበት ለካስ ሌላ ኖሯል አያ ጉዴ ነው ሞት እድሜን በሙሉ ያገለገልኩት ሰው አቅሜ እንዳለቀ ተረዳና ወዲያው ላገለገልኩበት ላረግኩት ውለታ ቢላዋ ነው አለኝ የሰው ልጅ ወረታ ይግረማችሁና መታረድ የሆነ ቅርጫም የሚገባው መንደር ጎረቤቱ በአንድነት የመንደሩ ሞረድ ቢላዋና ካራው ተሰብስቦ መጣ። አይኔ ከብታተው ላረኩት ውለታ ቢላዋና ካራ ሆነና ወረደ። ሊነጋጋ አቅራቢያ ጎህ እንደቀደደ በጨካኙ ጌታ አንገት የታረፈ ወለል እስኪል ድረስ ቆዳ ተገፎ ደረሰ ከውስጤ ያ የፍጡር መጥቶ ጉለታ የማያውቅ ደነዝ አመፀኛ ስጋያን ሰልትሎ ሰጠው ለቀማኛ የመንደሩ ውሻ ያድመቱን ሳይቀር አንጀቴን ተካፍሎ በላው በግርግር ከአካሌ ክፍል ምንም አልተረፈ በቅርጫ ተካፍሎ በላው ሰለቀጠው እንዳቅሙ ዘራ ከሰኮና እስከ ቀንድ በአስፈላጊነቱ ተበታትኖ አረፈ። ግማሹ ቀቅሎ፣ የቀረውም ጠብሶ፣ ሌላውም ከታትፎ መልሶ መላልሶ ሆድ መሙሊያው አደረገኝ። በክርሳችን በኩል የእሱ ከኔ ብሶ ጥቂት የተረፈውን እያነጋዴ ወስዶት ስጋ ልኮ አንዳ ተሰቅሎ ለሳምንት ይህ ነው አይባልም። ያየሁት ስጋ ጮማ እንድመስል በካራ ስመታ ዘይት ስለቀለቅ በመቶ አምፖል ዋይታ ስለበለም ማምሽት ሁሌ ማታ ማታ ለእኔ የሰጠኝን ለማንም አይስጥ የፈጠረ ጌታ ስጋዬ ተበላ፣ ቆዳም ተሸጠ፣ አጥንቴና ቀንዴ በብር ተለወጠ። ለመቃብር የሚሆን ምንም አልተረፈ። ጠቅላላው አካሌ ከሀገር ሳይቀበር የት ይናገር? ከጌታዬ ጋር የነበረኝ ህይወት ከዚህ ላይ ቢያከትምም ታሪክ ገና ነው ተቆንጥሮ ያለ የአዲስ ነጋዴ አጥንቴን የገዛው ከሌሎች አጥንት ጋር ወደ አውሮፓ ላከው። በመርከብ ተጭነን የሄድነው አንድ ላይ ኢትዮጵያዊ አጥንቶች ከአውሮፓ ደርሰን ባግባብልን እንሰቃይ። ከአንድ ከታወቀ ከትልቅ ፋብሪካ እንደደረስን ፈጭን ኋላም ልንቦክ በልዩ ኬሚካል ቦክተን ስናበቃ ከኮረንቲ ሳት ገባን በመጨረሻም ላይ ልዩ ማሽን ገብተን በልዩ ልዩ ቅርጽ ብርጭቆዎች ወጣን። ምን ብርጭቆ ብቻ ሆን ስም ይሰሃል። ድሮ የሰራነው ውለታችን አንሶን ለውለታ ቢሱ እንዲገባው ብለን በማገልገል ላይ ነን። በዓለም ተሰራይተን ምናምን መጠጫ ብርጭቆዎች ሆነ። ሰኮናና ቀንዶርስም በበኩሉ ጣሊያን ሀገር ሄዶ በየፋብሪካው ውስጥ ገብቷል እንዳመሉ በሞተር ተፈጅቶ በአንድነት ሲንጫጫ ሊያገለግል ቀርቧል። ሆኖ ቅይር ዋንጫ ውለታ ቢሱ ሰው ሊሆነው መጥቶ በመጨረሻም ላይ ልገልጽ የምወደውን ያለውበት የቆዳው ታሪክ ነው። ያ ከይሲ ነጋዴ ከጌታ ያገስቶ ወዲያው በማግስቱ ወጣ አጥሮ ዘርግቶ ወር ያህል ሰቀለኝ ከመጋዘን ዘግቶ። ተቸንክሬ ኖሬ ሰላሳ ቀን ሙሉ ፀሐይ ባንድ ፊት ቆራው በበኩሉ ነፍስ የለኝም እንጂ ደና አድርገው ሰሩልኝ ለት ከቀን ከዛም ዳርማር ሆኖ ከገዢ ላይ ገዢ ቆራርጦ አሳመረኝ የኔ ስቃይ አብዥ ከተቆራረጥነው ከአንዱ በሬ ቆዳ ግማሹ ህንድ ሄደ ግማሹ ቤርሙዳ የቀረው አውሮፓ ሌላውም ካናዳ ቦርሳ ጫማ ሊሆን ለእቃ መያዣ መሄጃ በሜዳ ልብስነት ሊወጣው ለእርቃን እንግዳ ከዛ ቆዳ ቁራጭን ያንዱ ስለሆንኩ እንደ ድል ፋንታ ወደ ፓሪስ ተጓዝኩ በደረስኩኝ ማግስት ከፋብሪካ ገባሁ ከበቶም ለመሆነ ግዴታ ያንተ ያን ታላቅ ፋብሪካ ዓለም ያደነቀው በጠንካራነቱ በውበት አለኝታው ወደር የሌለውን ልዩን ቀበቶ ስለሚሰራ ነው። በአመድ አመድ ድሌ የሴት ዕቃ ሆኜ ለገበያ ቀረብኩ ተግባሬን አመኘ። ያበደች ሸሙጣ መጣ ካለሁበት ቀድሞ የነበራት ቀበቶ አልቆባት ገዝታኝ ይዛኝ ሄደች አሮጌውን ጥላ በአዲስ ለመተካት። ታዲያ ይኸውላችሁ ዛሬ ከሷው ጋር ነኝ ያልቅ የኔ እነ ሙሴ ፍላስ በመጡላት ቁጥር የማን እንደሆን ሳታውቅ ሳትመረምር እንደፈለገችው ስትፈታ ስታስር በስቃይ ላይ ያለሁ ይቅር የኔ ነገር እግዚአብሔር ይለት ያንን እኔን ጌታ ድሮ በሬ ሳለሁ ይገዛኝ ነበር የማያውቁለት ምን አለበት ነበር ቆዳያን ቢያደርገው ለልጆቹ ምንጣፍ ለራሱ ምንጣፍ ለእርሱ ከበሬታ እንዲህ እንደዛሬው በሰው ሀገር ሆኜ በጭካኝ ሸርሙጣ እንዳለ በጦ ዘባት በዛች ጋለሞታ ስሰቃይ ከምኖር ሁሌ ጠዋት ነው። ስቃዬ ቢበዛ ሞቼም ተነስቼ ተናዘዝኩኝ ዛሬ አንደበት አግኝቼ ግማሽ ክፍያዬ ወደ ሮም ተወስዶ ታኮ ጫማ ሆኜ በነሲኞራና በነሲኞሪና መረጋጫነቴ አለቅት ተወዱ አለሁ እንደለፋሁ በሮም በቦለኛ በሬዋው ወይ በየናይት ክበቡ ሆኜ ተፈላጊ ለዛች ዳንኪራቸው ለሻቻ ለቡጊ እንዳለፋችን መርገጫዋ አርጋ ለእግሮቿ አረጋች። ስትሰበቁላ ስትውረገረገው ከወለሉ ጋር በአንድነት አናች። እኔን ለመበደል ሆናለች ተዋጊ ሌላው ቁራጭማ ቦርሷ ተደርጎ አይጣ ላይን ነገር ያጋጠመ ፍዳ በጣሊያን እንዳለጎ የኔማ ቀላል ነው። ከዛ ሳስተያየው ከቦርሳው ወገኔ አብረን ከተሸጥን አንዳንዴ ሲያገኘኝ እሱ እንዳጫወተኝ ዋይት አይጣል ወደ የማያገኝ የመጸዳጃው ጨርቅ ምናምን ላስቲክ፣ አንዳንዴም ሳንድዊች፣ አንዳንዴም ልብስ የንትን ቅራቅምቦ ታጉሮ ያለ ልክ ትንፋጉ አይጣል የገጠመኝ ጣጣ ቦርሳ አድርጎኛል። ምናምን ሳይቀር እንደ ክብር ዕቃ መያዣ ሆኗል የወገኔ ቆዳ የሽኝ እቧ ሌላው የማይቀር ሳይገለጽ ሁሉ በዚሁ ላይ ይወጣ። እኔማ እንደዚህ ሆኜ ቀርቻለሁ። መቀነት ለፈታሽ መቀነቷ ሆኜ በቀበቷለሁ። ታሪክ የተወርቶ መቻል ቃገና አጥንቴ ጌጣጌጥ ሞሪያ ሳሙና ጅማቴ ማሲንቆ ቆዳ ከበሮ ይነጥራል ይመታል ከስሜት ጋር በሚሊዮን ብዛት ላለው አገሬ በሬ መፍትሄውን ስጡት አሁኑኑ ዛሬ የእኛን አይነት ስቃይ ከቶ እንዳይደርስበት ይድረሳችሁ ምክር። ዋ እጅግ ያሳዝናል የሆንኩት ሁኔታ ግን አያውቅልኝ ይሆን የአገሬ ልጅ ጀግናው እንዲህ ስንገላታ አካሌን ተጣብቀው ሲመጡኝ የኖሩት ሲያኝኩ በተራ ያስቆጠሩኝ ፍዳ ያሳዩኝ መከራ ያልቅጡ የጅንጡ ሌሎችም ተባዎች ጭራሽ አይሆን የኔን መንገላታት የኔን መንከራተት የባዕዳን ድርጊት እንደዛ ስሰቃይ እንደዛ ስቃት ካላወቀውማ ያን ሁሉ ችግሬን ምኑን አለሁ ይላል ምን ሆነ ኖረ እንደሆንኩት ሆኜ ላጽናና እንጂ ራሴ እባክህ የሀገር ልጅ በሬን ማሰቃየት ከእንግዲህ ይብቃህ ዘመናውን ሞተር ትራክተሩን ተካ በእውቀት ለርጅተህ አደራ ስለ ነፍስ ለእኔም ለደካማው ለቀበቶ ብለ አረረም መረረ ወፈረም ከተነ ታሪክ ይሄን ጊዜ ነጻውቶኝ ደብቴን እስካየው የማዳም ቀበቶ ሆኝ እኖራለሁ። በፓሪስ ከተማ ሆን እንዳም ነው። ከገሞራው 1963 ዓመተ ምህረት